ቀጥሎ ያሉትም ጥያቄዎች ባዳመጣችሁት ምንባብ ላይ የተመሰረቱ ናቸው። የያዙትን ሀሳብ በአንክሮ በማስተዋል እውነት ወይም ሐሰት በማለት መልሱ። አንድ ጸሐፊው በለቅሶ ስነ ስርዓት ላይ የተገኘው በአጋጣሚ ነው። ሁለት ባገቡት ሴቶች ዘንድ ፉከራ፣ ቀረርቶና ሽለላ የተለመዱ የሀዘን መግለጫ መንገዶች ናቸው። ሶስት ለቀስተኛ በሙሉ ከመኪና ሲወርድ መኪና ውስጥ የቀሩት ጸሐፊውና ሌሎች ሶስት ሰዎች ነበሩ። አራት ጸሐፊው የለቅሶን ስርዓት የጣሰው ባለማወቅ ነበር። አምስት ጸሐፊው የአድዋ ዘማች ነበር። ክፍል ሶስት መናገር አንድ መዘዘኛው አይኔ የሚለውን ግጥም ክፍል ውስጥ በቃል አቀርቡ። ሁለት ከዚህ በታች በተሰጠው ማስታወሻ መመራት ጥንድ ጥንዶ ናቸው። ቀጥሎ ከተሰጡት ርዕሶች መሃል በአንዱ ላይ ዝግጅት በማድረግ በየተራ አንዳቸው ንግግር አቅራቢውን በማስተዋወቅና በመጨረሻው ላይ በማሰናበት ሌላኛችሁ ደግሞ ንግግር በማድረግ ተሳተፉ። የተሰጡ ርዕሶች አንድ ሙስና የእድገት ፀር ነው። ሁለት ዘረኝነትና ጠንቀኝነቱ። ሶስት ዲሞክራሲ ሲባል መብትን ብቻ ሳይሆን ግዴታንም ያካትታል። አራት ኤች አይቪ ኤድስ ካልነኩት አይነካም። አምስት ወጣቱ ኃይል ሀገራዊና ግለሰባዊ ራዕይ እንዲኖረው ያስፈልጋል። ስድስት ቋንቋዎች ሁሉ እኩል ናቸው። ክፍል አራት ስነ ጽሁፍ አንድ በኤድስ በሽታ ጭብጥ ዙሪያ የተዛፈ ግጥም ታሪክ ለክፍል ጓደኞቻችሁ ተርኩላቸው። ሁለት የወላጅ ፍቅር ያጣ ወይም ያጣች ህፃን በሚል ድረስ አንድ አጭር ግጥም ጻፉ። ሶስት ግጥም መልእክትን ለዛ እምቅነትና ክረት ባለው መልክ ለማስተላለፍ የሚረዳ የስነ ጽሁፍ ዘርፍ ነው ከሚሉ አኳያ መዘዘኛው አይኔ የሚለውን ግጥም ተቹ። ገጽ 32 ማስታወሻ ትውውቅ አንድን ግለሰብ ለአንድ ተሰብሳቢ አካል ንግግር እንዲያደርግ በምንጋብዝበት ወቅት ሊዘነጉ የማይገቡ ነጥቦች አሉ። አቀራረባችን አክብሮታዊ መሆን አለበት። አስተዋዋቂው ስለ ግለሰቡ መረጃ እንዲኖረው ያስፈልጋል። አስተዋዋቂው የንግግር አድራጊውን ሙሉ ስም፣ ከየት እንደመጡ፣ የሙያ ምስካቸውን ወይም የትምህርት ደረጃቸውን፣ የስራ ልምዳቸውን፣ ከሚቀርበው ርዕስ ወይም ጭብጥ ጋር ያላቸውን ቀረቤታ እንዲሁም ጎላ ጎላ ያሉ አስተዋጽኦቸውን ለተሰብሳቢው ማስተዋወቅ ንግግሩን በጥሞና እንዲከታተሉት ያደርጋል። ስንብት ንግግር አድራጊው ወይም ንግግር አድራጊዋ ግለሰብ አጠቃላይ መርሃ ግብራቸውን ካጠናቀቁ በኋላ ያስተዋወቃቸው የመድረክ መሪ በሥነ ሥርዓት ማሰናበት ይኖርበታል። የንግግሩን ዋና ዋና ሀሳብ በማጠቃለያ ማቅረብ፣ ወርቃማ ጊዜያቸውን መስዋዕት በማድረግ ልምዳቸውን በማካፈላቸው ለወደፊትም ትብብራቸው እንደማይለያቸው መጥቀስ በተሰብሳቢ ስም መድረኩን ባዘጋጀው ክፍልና በራሳቸው ስም አመስግኖ ማሰናበት ገጽ 33 ማስታወሻ ልቦለድ ስነ ጽሁፍ ረጅም ልቦለድና አጭር ልቦለድ ተብሎ ሊከፈል ይችላል አጭር ልቦለድ በተመጠነ መቼት የሚንቀሳቀሱ ገጸ ባህርያት ድርጊቶች አማካኝነት ወደ ነጠላ ውጤት የሚጣደፍ የልብ ወለድ አንድ ዘርፍ ነው የድርሰቱ አጀማመር የገጸ ባህርያት ሆነ የሚንቀሳቀሱበት መቼት እውቂያ ወደ ዋናው ታሪክ የሚደረገው ጉዞ የታሪኩ አከራካሪ የሆነው ግጭት የገጸ ባህርያት ገለጻም ሆነ ምልልስ ዘርፋ ዘርፍ ነገር ሳይጨምሩ በውል ተሰናስለው ወደ ተባለው ውጤት ማምራት ይኖርባቸዋል። አጭር ልቦለድ የራሱ ቅርጽና ይዘት ያለው ከሌሎች የሥነ ጽሑፍ ዘርፎች ተለይቶ የሚታወቅባቸው ባህርያት ያሉት በራሱ ክልል ሲጠናና ሲመረመር የራሱ የሆነ ኪነ ጥበባዊ ስርዓት የሚታይበት በራሱ መጠን ርዕይ ውል ያላቸው ማህበረሰባዊ እውነታዎችን ሊያሳይ የሚችል የፈጠራ ድርሰት ነው። የአጭር ልብ ወለድ ባህሪያት አንድ ጥድፊያ፣ ሁለት ነጠላ ውጤት፣ ሶስት ቁጥብነት። ጥድፊያ የሚተረከው ታሪክ ብዙ ሳይጠማዘዝ ቶሎ ቶሎ መተረክ አለበት። ትልሙና የተለያዩ ክፍሎቹ ፍሰታቸውን ጠብቀው ዝርዝር ነገር ሳያበዙ የተስፋፋ የመቼት ገለጻና የገጸ ባህሪ ዳራ ሳይሰጥ በፍጥነት መጓዝ አለባቸው። ነጠላ ውጤት ወደ ዋናው ታሪክ በማምራት ገጸ ባህርያቱ ከግጭት ውስጥ ገብተው የፈለጉትን ለማግኘት መሰናክል ተፈጥሮባቸው መሰናክሉን ለማለፍ ተፍጨርጭረው ውሳኔ ሰጥተውና ግጭቱ የመጨረሻ ጣሪያውን ነክቶ በአንድ አይነት መፍትሄ ሲረግብ ታሪኩ አለቀ ማለት ነው። ቁጥብነት ቁጥብነት በዋናነት በአጭር ልብ ወለድ አለባውያን አኗኗርና እርስ በርስ በሚፈጥሩት አይቀሬ ቅንጅት ውስጥ የሚታይ ነው። ህልውናው ከሌሎች አለባውያን ጋር የተሳሰረና የተጣመረ መሆኑ በተናጠል ለማሳየት አዳጋች ነው። ዘሪሁን አስፋው የሥነ ጽሑፍ መሠረታውያን 1992 ገጽ 34 ምንባብ አራት ኡፋንቻ ፊሻሊያ እፊቱ ላይ ድቅና አለችበት። ወደ ታች የተገመደው ጸጉሯ ሊጨፈኑ የተቃረቡ ይመስል የጠበቡ አይኖቿ፣ ደፍጠጥ ያለው አፍንጫዋ፣ ወፍራም ከንፈሯ፣ ወተት የመሰሉት ጥርሶቿ ታዩት። በአፍንጫዋና በጆሮዋ ላይ የተሰኩት የማጭድና አራት የተለያዩ ርዝማኔዎች ያላቸው የማዕዘን ቅርጽ ሎቲዎቿ በቁንጅናዋ ላይ ተደምሮ አስጊጠዋታል። ባር ተገርፎ ሰንበር እንዳወጣ ገላ ተደምረው እርቃን አካሏ ከፊታ አልጠፋለውም። ለውጊያ እንዳጎጠጎጡ የጥጃ ቀንዶች ቀጥ ብለው የቆሙት ጡቶቿ ደረቱን ሲወጉት ተሰማውም። ጠንካራና ሸከራው እጁ ከጸጉሯ ትከሻዋን ከዚያም ክንዷንና በክንዷ ላይ የተጠለቀውን ወፍራም ግንባር ወፍራም አምባር አልፎ ወገቧን ዳሌዋን እየዳበሰ ለአፍረት መሸፈኛ ያህል ከወገቧ በታች እስከ ጉልበቷ ድረስ የተንጠለጥለውን የተገመደ ልጥ ዘልቆ ሲወርድ ታየው። ሁሉም አሁን የሆነ ይመስል ሰውነቱ እየጋለና እየተንዘፈዘፈ የልቡ ምት ፍጥነት እየጨመረ ትንፋሹ ቁና ቁና እየሆነ መጣ። ከጫጉላ ቤት ሲወጡ እርሷ ለድንግልናዋ ክብር ጸጉሯን ሰፈፍ ተቀብታ ነጭ ሻሽ አስራበት የቤተሰቦቿ ወገኖች የምሥራቹን ለመውሰድ መጥተው ዘፍነውና ጨፍረው በቤት ውስጥ ያለውን ሁሉ እየዘረፉ ሲሄዱ በኋላም እርሷ በቤት ውስጥ ለአንድ ሳምንት ያህል ሳትወጣ ተሞሸራ ተቀምጣ የሚሆነው ሁሉ ታሰበውም። ለጥቆም በቤት ውስጥና በውጭ ሥራ ስታግዘውና ኋላም የምጥ ከጎጇቸው ማዶ ባለው ረባዳ ስፍራ ላይ ስታምጥ እርሱና ጓደኞቹ አራሷን ሳይቀርቡ ራቅ ብለው ከቆሙበት ስፍራ እየተንቆራጠጠና ስለሚወለደው ሕፃን እያስበ ወዲያ ወዲህ ሲል በኋላም በሀገሩ ወግ መሰረት በአሮጊቶች አዋላጅነት ተገላግላና ቤት ገብታ በተዘጋጀላት ቆጥ ላይ ስትጋደም የቁም ቅዠት አለ ለራሱም። ከነፊሻሊያ መንደር በጓደኛው በአዲዛ ሰርግ በርቀት የሚሰማውን የልጃገረዶችና የጎረምሶች ዘፈን ላለማዳመጥ ጆሮውን ከድኖ ከተቀመጠበት ብድግ አለና ቀስቱን በጀርባው አንግቶ ርቆ ሄደ